ክፍል 15 ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ የካቲት 26 ቅዳሜ 2008 ዓ ም ነው እንደ ኢትዮጵያ አቆጣጠር። እንደምን ሰንብታችኋል? በዛሬው ፕሮግራማችን እንደተለመደው ዜና አንድ መደበኛ አንድ መደበኛ ፕሮግራምና አስተያየቶቻችሁ ተካተዋል። በዛሬው መደበኛ ፕሮግራማችን ከሳምንት የቀጠለ ሁሴን ናስር ከ6 ኪሎ አዲስ አበባ ዩኒቨርሲቲ ስለ በዩቲዩብ downloader ወይም YTD file format ኦችን እንዴት መቀየር እንችላለን የሚለውን ያሳየናል። ሌሎቹ እንዳልኩት ቅድም ዜናዎችና አስተያየቶቻችሁና ለጥያቄዎቻችሁ መልሶች ተካተዋል። ከፕሮግራሞቻችን ጋር አብራችሁ የሳምንቱን ዜናዎች እነግራችኋለሁ። የዋትሳፕ service በነ እና በነ ብላክቤሪ አይነት በዚህ ዓመት መስራት ሊያቆም ነው። የሳምሰንግ ካምፓኒ 256 GB መያዝ የሚችል ቀፎ ሊሰራ ነው። የኖኪያ ድርጅት በዚህ ዓመት ቀፎዎችን ማምረት ሊጀምር ነው የሚሉ ናቸው። ዜናዎችን በዝርዝር ስንመለከት ካሉት የሞባይል chat ወይም messenger application ኖች ከሞላ ጎደል በሁሉም የሞባይል operating system ሞች ላይ ሲሰራ የቆየው ዋትሳፕ ማለትም በኖኪያ፣ በሳምሰንግ፣ በብላክቤሪ፣ በዊንዶውስ seven እና ከዛ በታች ዊንዶውስ seven የኮምፒውተሩ ሳይሆን ዊንዶውስ seven እና ከዛ በታች የሆኑ የሞባይል operating system ሞች ነበሩ። በእነሱም ላይ ጭምር ከኖኪያም ሲምቢያን S sixty እና ሲምቢያን S forty በሚሉት ጭምር ከ2009 ዓ.ም ጀምሮ ሲሰራ መቆየቱ ይታወቃል። በዚህ ዓመት መጨረሻ ላይ ግን በቆየት ባሉ operating system ሞች ማለትም በነ ሲምቢያን S sixty በነ ሲምቢያን S forty በነ ብላክቤሪ እና ዊንዶስ seven ባልኩት መስራት እንደሚያቆም ገልጸዋል። የተገለጸው ምክንያትም ለዘመናዊ ልዩ ልዩ አገልግሎቶች እንቅፋት እንደሆነባቸው ነው የገለጹት ዋትሳፖች። በዚህ መሰረት እንግዲህ የኖኪያ ኢ ላይ ኢ ስሪ ላይ ሲሰራ የነበረ ዋትሳፕ ሌሎች ኖኪያ ያላችሁን ሀያ ሰባት ሰላሳ ወይም ሌላ ማንኛውም ኖኪያ ዋትሳፕ የሚሰራ ያላችሁ touch screen ከሆኑት በቀር touch screen ማለት እነ N ዘጠና ሰባት N ስምንትን አይጨምርም። አሁን የመጡና ኖኪያ XL ለሚባሉ እንትና ማይክሮሶፍት የሰራቸው አሉ። እነሱ ከሆኑ በቀር ዋትሳፕ በዚህ ዓመት መጨረሻ መስራት ያቆማል ማለት ነው። ስለዚህ በተቻለ አቅም ወደ touch screen እና ዘመናዊ ወደ ሆነ ቀፎዎች ራሳችሁን አሸጋግሩ ብለዋል። ሳምሰንግ 256 GB የሚይዝ ቀፎ ሊሰራ ነው። የሳምሰንግ company ባለፈው ሳምንት እንዳስታወቀው 256 GB የሚይዝ ለቀፎ የሚሆኑ memory ዎች መስራቱን ገልጿል። እነዚህ memory ዎች በተለምዶ ከምናውቃቸው memory ካርዶች በመጠን በአካላቸው መጠን ያነሱ ሲሆን የሚይዙት ግን እስከ 256 GB እንደሚሆን ገልጿል። እና እነዚሁም ተመርሰው ወደ ቀፎ አምራቾች የተከፋፈሉ እንደሆነና በዚህ ዓመቱ መጨረሻ አካባቢ ቀፎዎች ጋር ተካተው በእጃችን እንደሚደርሱን የሳምሰንግ ገልጿል። እና እነዚህም መሞሪዎች በፊት ከምንጠቀምባቸው የቀፎ memory ዎችም ሆነ memory ካርዶች ለመጻፍና ለማንበብ ማለት memory ካርዱ ላይ ወደዛ ኮፒ ለማድረግና ከሱ ደግሞ መልሶ ወደ ሌላ ኮፒ ለማድረግ በአራት ጥፍ እንደሚፈጥኑ ተገልጿል። ለረጅም ጊዜ በጥራቱና በጥንካሬው ሲታወቅ የነበረው የኖኪያ company በዚህ አመት በስሙ ቀፎዎችን ማምረት ሊጀምር ነው። ከዚህ በፊት ሁሌም ስንወያይበት እንደነበረው እና ይዘናቸው ላለፉት ሰባት ስምንት ዓመታት ሲያገለግሉን የነበሩትን ቀፎዎች ሲያመርትልን የነበረው ኖኪያ በዚህ ዓመት ወደ ገበያ እንደሚገባ ገልጿል። የዛሬ ሶስት ዓመት በፊት እንደሚታወሰው ኖኪያ ባጋጠመው ኪሳራ ምክንያት የ trademark ኡንና የማምረቻ ቢዝነሱን ለማይክሮሶፍት በሰባት ቢሊዮን ዶላር መሸጡ ይታወሳል። አሁን ግን ማይክሮሶፍትም የከሰረ በመሆኑና ሽያጩ የነበረው ለሶስት አመት የሚቆይ ውል በመሆኑ በዚህ አመቱ ያ ውል ስለሚጠናቀቅ ኖኪያ በራሱ ስም ቀፎዎችን ማምረት እንደሚችል ተገልጿል። ባለፈው አመት ውሉ ቀፎችን ብቻ ማለት የሞባይል ስልኮችን ብቻ ያካተት ስለነበር ኖኪያ N1 የተሰኘ ታብሌት ማለት ከቀፎ የሚተልቅ መሳሪያ አምርቶ ወደ ኢሲያ ውስጥ ይሸጥ ነበር። በዚህ አመት እንግዲህ አምርቶ ለእኛ ለመላው ዓለም ማቅረብ እንደሚጀምር ነው የተገለጸው። ነገር ግን የሚያቀርበው አንድሮይድ የተሰኘውን operating system ማለት አሁን በነ ሳምሰንግ በነ ቴክኖ በነ ህዋዌ የምናውቀውን operating system ነው እንጂ የበፊቱ ሲምቢያን ላይ አይመለስም። ቀፎቹም touch screen ነው የሚሆኑት። የራሱን system አይጠቀምም። እሱ hardware ን ወደ ማምረት ብቻ ነው የሚሄደው። ለማስታወሻ ያህል ኖኪያ ዓለማችን በጣም ትልቁ የቀፎ አምራች ድርጅት ነበር። በትልቅነቱ ዘመን የተመሰረተባትን ሀገር የፊንላንድን GDP ወድማላትም የጠቅላላ ኢኮኖሚዋን አንድ አራተኛን ያህል እስከ መግዘፍ ደረጃ ደርሶ ነበር። በ2008 ዓ ም የዓለማችንን አንድ ቢሊዮነኛ ቀፎ ለማምረት ችሎ ነበር። ዛሬም ድረስ በእቃዎቹ ጥንካሬና በስሙ ይታወቃል። ለዚህ ሳምንት የነበሩ ዜናዎች እነዚህ ናቸው። ስላዳመጣችሁ እናመሰግናለን። Kapı ሰላም ጤና ስጥልኝ አድማጮች እንደምን ሰንብታችኋል? ዛሬ YouTube Downloader ማለትም ዋይቲዲን ተጠቅመው እንዴት አንድ file format ወደ ሌላ file format መቀየር እንደሚቻል ለማየት ለማሳየት እሞክራለሁ። በየተራው መጀመሪያ እንደዚሁ በአፌ በመናገር ከዛም በማስከተል ደግሞ በተግባር ከ JAWS ጋር ለማሳየት እሞክራለሁ። ያው በዚህም መጀመሪያ ማድረግ የሚጠበቅብን ነገር YTD ን መክፈት ነው። ልክ YTD ን ስንከፍት ያቺ ኢንተር ዩአርኤል ዛት ዩ ዳውንሎድ የምትለዋ ነገር ትመጣልናለች። እሷን ምናልባት ቀጥታ enter ስንለው ማትመጣለን ከሆነ tab tab በማድረግ እሷን ልናገኝ እንችላለን ተባብለናል። በዛው መንገድ ማግኘት ይቻላል። ልክ ያቺ ስትመጣለን tab tab tab በማድረግ download button የሚለው ላይ እንሄዳለን። እንደገና tab እናረግ ስናረግ help button የምትል ነገር አለች። help button የምትለዋ ላይ ነው እና tab ስናረግ JAWS ኡ የማያነብልን ወይም blank ነገር ዝም ብሎ ምንም የማይናገራት ቦታ ላይ እንሆናለን። በዛን ጊዜ እኛ ሶስት ጊዜ right left arrow ን በመንካት blank የሚል ነገር ልናገኝ እንችላለን። sometimes በፊደልም የሚጠራቸው ነገሮች ይኖራሉ። ግን blank folder ብቻ ሶስት ጊዜ left arrow ን እንነካና tab tab tab እያደረግን ስንሄድ select the file button የምትል ከዛ በፊት ግን select the file ምናምን ና edit ምናምን የሚል ነገር አለ። እሱን ና select the file button የሚለው ላይ space bar ን እንነካለን። ልክ እሱ ላይ ስንሆን ያው የሆነ dialog ያመጣልናል። ፋይል የመምረጫ dialog ልክ ፋይል ነው የሚለናል መጀመሪያ ላይ እሱን እናልፈው እና tab ን ስንነካ select the file type ምናምን ይለናል። ያንን file type ኡን ልክ የምንፈልጋቸው ፋይሎች ሁሉ ፋይሎቹም በሁሉም format view እንዲደረግልን all file የምትል ምርጫለች። down down ስናደረግ all file የምትለዋ ላይ እንመርጥና ታብታ ሽፍት ታብ ሽፍት ታብን በማድረግ ተመልሰን ወደ hard disk ኣችን ወይ flash disk ወይ ምንም ይሁን እሱ ያው ልንቀይረው ያሰብነው ሙዚቃም ይሁን ሌላም ፊልምም ይሁን ሌላ ነገር ወዳለበት እንመለስና ምርጫችን የሆነው ላይ enter እንለዋለን። enter ካልነው በኋላ tab tab እያረግን ስንሄድ መጀመሪያ የሚመጣልን delete original files after conversion የሚል ነገር ነው። ልክ ያ dialog ላይ መጀመሪያ unchecked ነው የሚሆነው by default። ያ ካልሆነልን ምናልባት እኛ ፋይሉን ከቀየር ነው በኋላ ያንን ፋይል እንዲቀመጥ እዛ ቦታ ላይ እንዲቀመጥ የማንፈልገው ከሆነ original ፋይሉ እንዲጠፋ የምንፈልግ ከሆነ ያንን ነገር check እናደርገዋለን። እሱም ከተቀየረም በኋላ መጀመሪያ original file format ኡ እንዲቀመጥልን ከፈለግን ግን ምንም space bar ን ሳነካ እናልፈዋለን። ከዛ በኋላ tab tab እያደረግን በምንሄድበት ጊዜ convert file to የሚል ነገር እናገኛለን፣ ወይ video to የሚል እናገኛለን። ልክ እሱን በምናገኝበት ጊዜ ደግሞ ያው የመቀየር የምንፈልገው ወደ MP4 ይሁን ወደ አቪ AVI ይሁን ወደ 3GP ይሁን ወደ MP3 አንዱ ላይ እንመርጥና tab ን እንነካለን። tab በማድረግ እንሄድና convert button የምትል ስናገኝ ስፔስ ባርን እነካለን። እዛ ቦታ ላይ convert ማድረግ ይጀምርልናል። ልክ እንደ ቀደሙ ሁሉ ይሄም convert አድርጎ ሲጨርስ document ላይ ነው የሚያስቀምጥልን። document ላይ እንሄዳለን። document ላይ ስንሄድ conversion መጀመሩን ልክ በቅድሙ አይነት file name ፋይሉን ያስቀምጥልናል። ልክ ሲጨርስ ግን ያ convert ለማድረግ ያዘዝነው file name የነበረውን ፋይል የነበረውን file name document ላይ እናገኛለን። የዛን የ convert አድርጎ ጨርሶታል ማለት ነው። ይሄንኑ ከ JAWS ጋር ለማሳየት እሞክራለሁ። ያው መጀመሪያ YTD ን enter ስንለው ያው ኢንተር ዘ ዩአርኤል የምትለዋ ነገር ትመጣለች። ይቺ ትመጣለች። ከዛ tab ን እየነካን እዚች ጋር ስንደርስ እዚች ጋር ቆም ና ይሄ ለአንድ ማርካችን ሊሆን ይገባል። ምክንያቱም ከዚህ ቀጥሎ ያለችው አንጃ ሰው አይጠራልንም። እሷ ላይ ሆነን tab እንነካለን። እዚህ ጋር ዝም ሲለን እኛ ሶስት ጊዜ left arrow ን እንነካለን። አሁን ጸጥ ነው ያለኝ ለእኔ። ከዛ በማስቀጠል tab tab ን እንነካለን። tab, up tab, about tab, with tab, every tab, cost tab, share tab, select the video tab, select the video file button, መጀመሪያ select the video file read only edit. ሰለክት ዘ ቪዲዮ ፋይል ሪድ ኦንሊ ኤዲት የሚላለ መጀመሪያ ላይ tab tab እያደረግን ስንሄድ እሱን እናልፈውና select the video file button የሚለው ላይ space bar እንነካለን። file name edit ምናምን የሚለውን tab እንነካለን። files of type file type ኡን እንመርጣለን። እዚህ ጋር all file ወይንም MP4 file ን ብቻ ነው view ማድረግ የምትፈልገው ምናምን የሚሉትን AV ን ብቻ ነው ምናምን የሚሉትን ነው የሚያስመርጠን። እኛ ግን all files ላይ እናደርጓለን። ምክንያቱም የሁሉም የ file type ኦች view እንዲደረጉልን የምንፈልግ ከሆነ ማለት ነው። down ነው የነካሁት። አሁን all file የሚለውን ሳገኝ shift tab ን በመንካት ወደ የምፈልገው folder የሚወስደኝ ፕሮሰስ መጀምራለሁ ማለት አሁን እኔን document ላይ ነው የወሰደኝ። ያው ባክስፔስ በመንካት ወይ በመሄድ በምንፈልግበት backspace backspace እናረግና main desktop ላይ ሆነን ኮምፒውተር ውስጥ ካለን hard disk ኣችን እዛ ውስጥ ገብተን ወይ desktop ላይ የሚቀየር ነገር ካለን ፈልገን እሱን እንመርጣለን። እኔ ለምሳሌ አሁን ጥላሁን ገሰሰ አንድ በ 3GP ያለኝ ዘፈን አለ። እሱ ላይ enter እለዋለሁ። እሱን enter ለውና select the video file የሚለውን አንድ ዘፈን መርጫለሁ ማለት ነው። ታባረጋለሁ ዲሊት ኦሪጂናል ፋይል ሳፍተር ኮንቨርዥን የሚለውን ያው እንዲጠፋ ከፈለግን check እናደርገዋለን፣ ካልፈለግን እንደዚሁ እናልፈዋለን። tab ነክተን convert video to የሚለውን አገኘኝ ማለት ነው። convert video to ላይ MP4 አለ፣ AV አለ፣ 3GP አለ፣ MP3 አለ። በመረጥኩት ላይ ስሌክት ታደርጋለሁ ለምሳሌ አሁን እነዚህን የመሳሰሉ በ down በ down እያደረግን መምረጥ እንችላለን። እነዚህን የመሳሰሉ አሉት። እኔ ለምሳሌ አሁን MP3 ወደ MP3 እንዲቀየርልኝ ፈልግ ያለው እና MP3 የሚለውን ለመፈለግ ፈልጋለሁ። ይህን ሳገኝ tab አደርጋለሁ። convert video button የሚለው ላይ space bar ነካል። ያው ወደ document ገብቼ ነበር፣ ግን conversion convert ሲያደርግ በጣም ፈጣን ስለሚሆን ያው ያንን file name እንኳን ሳያሰማኝ መጀመሪያ ሊኖራል ያልኳችሁን file name እንኳን ሳያሰማኝ ቀይሮ ጨርሶታል። ይሄንን document ላይ ያስቀምጠልኝ ማለት ነው። ስለዚህ ይሄ በዚህ ሁኔታ ፋይላችንን ከአንድ file format ወደ ሌላ file format convert ማድረግ ይቻላል ማለት ነው። ከአድማጮች በዚህ ሳምንት አስተያየታቸውን ከሰጡን አድማጮቻችን መካከል ግርማ ወዳጄ፣ ካሳሁን በዛብህ፣ መብራቱ ገብረ መስቀል እና መሀቡባ ቢንት ሚስባህ ስምንት ሳስቼ ሊሆን ይችላል የዚህ አጠራሩን ይቅርታ አድርግልኝ ከመሆኑ አራቱም እነዚሁ ከመቀሌ ናቸው ሙክታር ከሙ ከሻሸመኔ ሙክታር ባለፈው ሳምንት ሀዊንኮ ሂናፉ በሚል አስተያየት ሰጠው እኔ ነኝ ፌስቡክ ስሜ ስለተቀየረ ነው ባለመግለጽ ይቅርታ ብሏል ተቀብያለው ተጨንቄ ነበር ስምን አበላሽሁበትን ይሆን እንዴ ብዬ ወንድሜነህ በየነ ከሃንጋሪ እናም እንዳልካቸው ጸዳሉ አድራሻውን አላውቅም፣ አቶ ለማ ከደቡብ ክልል አስተያየታቸውን ሰጥተውናል። ሁላችሁንም ስለ አስተያየታችሁ አመሰግናለሁ። ፌስቡክ page like ያደረጋችሁ ሰዎች እየገለጽኩ አይደለሁም፣ በጽሁፍ የጻፋችሁትን ነው። መቼም ይቅር እንደምትሉኝ ተስፋ አደርጋለሁ። ወደ ጥያቄዎቻችሁ ስመለስ እንዳልካቸው ዋትሳፕ የሚባለው ሶፍትዌር ኔፒሲ ላይ የለም። ከየት ነው download ላደርገው የምችለው የሚል ጥያቄ አንስቷል። ዋትሳፕ ለሞባይሎች ብቻ የሚሰራ messenger ነው። በአንድሮይድ ይሁን አይኦኤስ ወይም አይፎን በምንላቸው ወይንም በኖኪያም አሁን ቀድም በዜና እንደገለጽኩት ያው ኖኪያ ከዓመት በኋላ ያቆማሉ እንጂ ላይ የሚሰራ የሞባይል application ብቻ ነው። በ PC አማራጭ የለውም። ስለዚህ በ PC download አድርገህ ልትጠቀምበት አትችልም። ቀፎ ግን ሆነ E five ኢስልሳ ሶስት ወይም የመሳሰለው የተሻለ RAM ያለው ከ61 ሀያ ትንሽ ስለሆነ ነው ያለች የምታስቸግረው። የተሻለ RAM ያለው ቀፎ ካለ ዳውሎ ዳርገችነት ልትጠቀምበት ትችላለህ። ይህን ይመስላል። አቶ ለማ ከደቡብ ክልል አንድሮይድ ላይ ባለፈው ሳምንት ስለ መጽሐፍ ስለ keyboard ስታወራ ነበር። ሲጀመር ከመጽሐፍ በፊት እንዴት ነው ማንበብ የምንችለው? እኔ ስነካካው ቁጥር ብቻ ነው የሚነግረኝ የሚል ጥያቄ አንስተዋል። ምናልባት አቶ ልማ ከደቡብ ክልል የቀፉ አሉት ወይ አንድሮይድ ነው ወይስ በዘመድ በጓደኛው የጎረቤትን እየነካኩ ነው? ምናልባት ባለፈው ፕሮግራም ላይ ሰምተው ከሆነ አንድሮይድ version አራት ነጥብ ሁለት እና ከዛ በላይ መሆን አለበት የምትጠቀሙበት ቀፎ፣ አለበለዚያ TalkBack ኩ በሚገባ አይሰራም። እንግዲህ አሁን ያልኩት ከአራት ነጥብ ሁለት በላይ version ከሆነ ግን screen ኑን ለማንበብ ዝም ብላችሁ ጣቱን ማንም ተጠቃሚ ጣቱን screen ላይ በማስቀመጥ ያስቀመጠበትን ነገር ያነበዋል። ስለዚህ አሁን ከላይ ወደታች ጣታችን ሸርተት ሸርተት እያደረግ ብሄድን ቁጥር ቀጥሎ ቀጥሎ ቀጥሎ ያለውን ያነብልናል። ሙሉ አረፍት ነገር ከሆነ ሙሉ አረፍት ነገሩን፣ paragraph ከሆነ ሙሉ paragraph ፉን፣ ተጨማሪ procedure የለውም እንዲያነብል ለማድረግ። ይህንንም እኔም ስነካካ ያሰማሁ ይመስለኛል። በተለይ ከፕሮግራም ከዘጠነኛው ፕሮግራም ጀምሮ ተከታትለው ከሆነ እድሉን ካላገኙ m dot Facebook dot com slash ክዝሽ ወይም ደግሞ ክዝሽ ዶት ብሎግ ስፖርት ዶት ኮም የሚል website ላይ በመግባት ያለፉትን ፕሮግራሞች ድጋሚ download አድርጎ መከታተል ይቻላል እና አዳምጧቸውና እስቲ እንዴት ናፍጌት እንደሚደረግ ለማሳየት ሙከራ ያለሁ ካሳሁንም በክፍል ስምንት ወይ ሰባት ይመስለኛል እንዴት ሬዲዮ እንደምንከፍት በሚያሳይበት ፕሮግራም ወደፊትና ወደኋላ እያለ እያነበበችለት ሲያስነብብ አሰምቶን ነበርና እንደዛ ማስነበብ ይቻላል የሚል ነው ያለኝ። መብራቱ ደግሞ ከመቀሌ ኢሜሎቼ ላይ ፌስቡክ ምና ደግሞ አንድ የጠቀሰው ጠፋብኝ ብዙ ኢሜሎች እየመጡብኝ ነው። ምንድን ነው የማደርገው? እነሱ እንዳይመጡብኝ ለማድረግ ነው። ሁለት አማራጮች አሉ። አንደኛው እዛው ፌስቡክ ላይ ገብተህ የፌስቡክ setting ገብተህ notification ትገባና እዛ ላይ ኢሜልና text message የሚላለ የኢሜሉን not checked ማድረግ ነው። ሁለተኛው አማራጭ እዛው በእያንዳንዱ ኢሜል እየገባህ ለመጀመሪያ ጊዜ link unsubscribe የምትል ፈልገህ OK ትለዋልና unsubscribe ያደርግሃል። በተለይ ይሄ ሁለተኛው ለፌስቡክ ብቻ ሳይሆን ለሁሉም ለአብዛኞቹ ቢያንስ ህጋዊ ለሆኑ ኢሜሎች unsubscribe የሚል ምርጫ አላቸው። ለምሳሌ የእኛ ፕሮግራም ይሄ ቴክኖሎጂ for ግዙሻን የሚልከው ኢሜል መጨረሻው ላይ to unsubscribe ብሎ link ይልና https እንደዚህ እንደዚህ የሚለው አለው። ያንን OK ስትለው unsubscribe ያደርጋል። ሁለተኛ ኢሜል አይመጣብህም ማለት ነው። ይህን እስቲ ከጓደኞች ከነ ጋር ሆናችሁ ሞክሩትና እምቢ ካለ ጽፉልኛላችሁ። ግርማ ወዳጄ ደግሞ touchpad ዱ በሳምንት አስቸግሮኛል፣ ምን ይሻለኛል ብሎ ነበር አንድ አድማጭ እና እኔም ተቸግሬ ነበር። ያገኘሁት መፍትሄ ተጠንቅቆ ያው touch screen ኑ ፊት ለፊት center ላይ ስለምትሆን touch pad ዷ ከሱ ግራና ቀኝ ወይም እጅን ከፍ አድርጎ እንዳይነካ በማድረግ ተጠንቅቆ መጠቀም ነው ብሎናል። ሌላ ግርማ የጠየቀን ጂሜል ስከፍት አስራ አምስት GB free አለህ ይለኛል ነገር ግን አንድን file link file አስገቡ የሚል አጣሁበት የሚል ጥያቄ አንስተዋል። አስራ አምስት GB free ያለ ኢሜይል የመላላኪያ ነው። እዛው ግርማ የጂሜል limit ቱ ሀያ አምስት MB ነው attachment እና files ሳስገባ link ኩን አግኝቼ ከዛ በላይ ሊሆን ይችላል ወይ ብሎኛል። እንዳልኩት ቅድም ለኢሜሎችህ ነው። ስለዚህ ለኢሜል ሀያ አምስት MB attachment እየተላላክ ሰው እየላከልህ አንተ እየላክ እየላከልህ እስከ 15 GB የሚደርስ ኢሜይል መጠቀም ትችላለህ ለማለት ነው እንጂ ጂሜይል ፋይል ያስቀምጣል ለማለት አይደለም። እንግዲህ በተዘዋዋሪ መንገድ ግን ፋይል ማስቀመጥ ትችላለህ። ይህም ለራስህ ኢሜይል መላክ የምትፈልጋቸውን ፋይሎች attach attach እያደረግ ለራስ ኢሜይል ብትልክ ይሆንልሃል። Gmail ሶፍትዌር መላክ ይከለክላል። ይህን ማለፊያ መንገድ አለ ወይ ብለሃል። ያው ተቀባይ የማይቸገር ከሆነ የፋይል ስሙን በመቀየር መላክ ይቻላል። ማለትም ለምሳሌ JAWS dot exe ወይም JFW dot exe የሚል ቢኖርህ JFW dot W dot GRM ግርማ የሚለውን ላሳጠረው ብዬ ነው አድርገህ ብትልከው block አያደርገውም። ምክንያቱ ሶፍትዌሮች dot exe የሚል መጨረሻ ነው ያላቸው። ሌላ ከኢኤክስኢ ውጭ ካረከው ሶፍትዌር እንዳልሆነ ስለሚያስብ ያሳልፍልሃል። ተቀባዩ download ካረገ በኋላ ያችን ስም መልሶ ወደ exe መመለስ ነው። መልሶ ሶፍትዌር ይሆንለታል ማለት ነው። ፋይሉም ተላልፏል ማለት ነው። እና እንደዚህ አድርገው መላክ ይቻላል። ምናልባት ፋይሎችን ማስቀመጥ ከሆነ የፈለግከው በ15 GB እነ Dropbox፣ Google Drive፣ SkyDrive የሚባሉ አማራጮች አሉ። ፋይል ለማስቀመጥ ብቻ የሚያገለግሉ እነሱን ጉግል ላይ search አድርገህ ብትሞክራቸው ምን ይመስልሃል ነው እንግዲህ። ሌላው እነዚህን ጥያቄዎች ለአድማጮች ብታቀርብልኝ ነው ያለኝ። ምናልባት እኔ ከአብራራሁት ውጪ በተሻለ ወይም ደግሞ የተሳሳቱት ካለ የምታርሙ አድማጮች ብታግዙኝ በጣም ደስ ይለኛል። እንዴት ነው Gmail ላይ ፋይሎችን ማስቀመጥ የሚቻለው? Gmail ላይ ፋይል ሲቀመጥ ፋይል መጠኑ limit ገደብ አለው ወይ? እንደ attachment 25 MB እንደሆነው ሶፍትዌር በ Gmail መላክ ይከለክላል እና እንዳይከለክል ማድረጊያ መንገድ አለው ወይ የሚል ነው ጥያቄዎቹ። ምናልባት ሳስቼ ከሆነ ይህንንም ታረመኛለህ። ጥያቄዎችህን መንፈስ ወንድሜ ነህ። ኢሜል እኮ እኔም እየተጠቀምኩ ነው፣ ያው ታውቀዋለህ ብዬ ነው ያለፈው ሳምንት ያልገለጽኩልህ እሱንም በኢሜል ጥቅምኩ ነው አስተያየት መስጠት የቻልኩት ብሎኛል። ባለፈው እንዳልካቸውና አብዱራዛቅ ብቻ ናቸው የጻፉልኝ ብዬ ስለነበረ ነው ይቅርታውን የሚልህ ለነገሩ ያው ፌስቡክም ላይ ስለሆነ አስተያየት እየሰጠ የነበረው በኢሜል ስላልነበረ በፌስቡክ post ኦችን እያየ ነው በሚል እሳቤ ነው ሳልጠቅሰው የቀረቡት እና ወንድሜ ሶስተኛ ኢሜል ተጠቃሚ ሆኗል ማለት ነው። ግርማም ከዛ በኋላ ያው ረስቸው ነው ብሎኛል። እሱም አራተኛ ተጠቃሚ ሆኖ ነው። አራት ኢሜል ተጠቃሚዎች አሉን። ካሳሁን በዛብህ Android ላይ ኪቦርድ ዳያለሩ አስቸግሮኛል። ስልክ የምደውልበት ቁጥሮችን ስጽፍ ባለፈው እንዳሳየህን እየፈለግኩ እያለ speed dial ምናምን የሚል ያመጣብኛል ብሏል። ለእኔ በእርግጥ ይሄ ነው የተመቸኝ። ምናልባት የምገምተው ጫና እያረከው ሳይሆን አይቀርም እኔ ሸርታሸርት ሾርት በትክክል እየሰራልኝ ነው። ግን እንዳልከው normally double tap ሁለት እየተነካ የሚደወልበት ብዙ application ኦች አሉ። Google Play Store ገብተህ dialer ወይም phone ብለህ ብትፈልግ ምትክ ታገኛለህ። ለጊዜው ሰጀስት ማድረግ True Dialer and Contacts true እውነት የሚለው ማለት ነው። True Dialer and Contacts የሚል download አድርገህ እሱን ሞክረው። እሱም ካልሆነልህ ሌላ ብዙ dialer ኦችን search አድርገህ መጠቀም ትችላለህ። እኔ ግን ይህኛውን የተመቸኝ ትሩ ላይ አይደል ሞክሬው double tap ማድረጉ ጊዜ የሚፈጅ ሆኖ ነው ያገኘሁትና ወደ ቀፎው ማለትም ቁጥሮቹን ነክቼ የምፈልገው ጋር ስደርስ ማንሳት በእሱ አጠቃቀም ተመችቶኛል። ሌላው ፌስቡክ chat ወይም ሌላ ማንኛውም ቦታ ላይ ስጽፍ ፊደል ተሳስቼ ብዙ ከሄድኩ በኋላ ተመልሼ የተሳሳትኳት ቦታ ላይ ለመሰረዝ ምንድን ነው የማደርገው? የግድ እያንዳንዱን ፊደል እየሰረዝኩ መመለስ አለብኝ የሚል ጠይቋል። TalkBack በጣም አሪፍ technique ተጠቅመዋል እዚህ ላይ እንትናን እነ 61 ሀያ ላይ left left እያደረግን ወደ ኋላ right right arrow እያደረግን ወደፊት እንደምንመለሰው ሁሉ መጻፊያ ቦታ ላይ ስንሆን volume up እና volume down ያንን ስራ ይሰራሉ። ስለዚህ volume down down ስናደረግ ወደ ወደኋላ አንዳንድ ፊደል ይመልስልናል። volume up up ማለት የመጨመሪያው መጨመሪያው ስንነካው ወደፊት አንዳንድ ፊደል ይመልስልናል። የምንፈልገው ጋር ስንደርስ የምንፈልገውን ፊደል ብቻ ሰርዘን ወደ ነበረበት መመለስ እንችላለን። ሌላው ደግሞ ወደ ላይ ሸርተት አድርገን በፍጥነት ወደ ቀኝ ሸርተት ስናደርግ local context menu የሚል ያመጣልናል። እዛ ውስጥ cursor controls የሚል ይመጣል። መጻፊያ ቦታ ላይ ከሆን ነው ሁሉም ማውራው እዛ ውስጥ cursor to the beginning cursor to the end የሚላለ ማለት አምሳ ጊዜ left left አድርጎ አምሳ ፊደል ጽፈን ከሆነ አምሳ ጊዜ ነክቶ ወደ አረጋ ከመምጣት ስድስተኛው ላይ ብንሆን ለምሳሌ የተሳሳትናት ነገር ስድስተኛው ፊደል ብትሆን የአሁኗን ኪ ነገር አሁን ያልኩትን ማለት ወደ ላይ ሸርተት ከዚያ ወደ ቀኝ በፍጥነት በአንድ ስሙ ወጥ ማለት ነው cursor control ውስጥ ከርሰር ቱ ዘ እንለው ና ከዛ ያው volume up up ያልኩትን እየነካን ስድስተኛው ፊደል ላይ መሄድ ይሻላል ማለት ነው። እሱን ነገር ስለ cursor control ያልኩትን እና ይሄ ሎካል ኮንቴክስት ምን ያልኩትን በደንብ ብትመራመርበትና ኢንተርኔት ላይ ስለሱ ብታነብ ይጠቅምሃል። select ለማድረግም በሱ መገልገል ስለሚቻል ነው። select cut copy paste ማለት ነው። እዛ ውስጥ አሉ እነሱ ሁሉ። ሌላው የጠየቀው spelling እንዴት መቁጠር እንችላለን? አንድ ፊደል መጣልን እና እንዴት እንቆጥራለን ነው TalkBack setting ውስጥ ገብተን customize gesture የሚላለው እሱ ላይ by default TalkBack left ወይም right ወደ ግራ ወይም ወደ ቀኝ ሸርተት ስናደረግ ወደ ቀጣዩና ወደሚቀድመው ነገር ነው የሚቀይርልን። ወደ ላይም ወደታችም እንዲሁ ወደ ላይ ሸርተት ወደ ታች ሸርተት ብናደርግም እንደዚሁ ነው። ነገር ግን እዛ ላይ ገብተን ወደ ላይን ፕሪቪየስ previous TalkBack control item ይመስለኛል። ማን ነው down ን ደግሞ next TalkBack control item እናደርገውና ከዛ ና right ስናደረግ መጀመሪያ አፕና down ስናደረግ ምን ይቀያይርልናል? by character፣ by line፣ by word፣ by paragraph ኢንተርኔት ላይ ከሆነ ደግሞ ባይ ሴክሽን ባይ ሄዲ ባይ ሴክሽን ባይ ሊስት እና እንድ ነበረች ጠፍታኛለች። በእነሱ አማካኝነት navigate እንድናደረግ ያስችልናል። ለምሳሌ በካራክተር አድርገ ነው ከዛ right right ስናደረግ በፊደል ነው የሚሄደው። ለምሳሌ ካሳሁን ተብሎ ጽፎ ከሆነ መጀመሪያ ወረታች down ስታደርገው by character ይልሃል። by character ብሎ right right ስታደረግ K S H እያለ ፊደል ይቆጥርልናል። ወደ normal አጠቃቀም ለመለስ ደግሞ ወደ ላይ ሸርተት እናደርገዋለን። በ default ሲሆንልን ድሮ ወደምንጠቀምበት ይመለሳል ማለት ነው። ይህን ይመስላል ስፔል ለማድረግ ለዚህ ሳምንት የነበሩን አስተያየቶች እነዚህ ናቸው። ስለ አስተያየት ስለላካችሁ፣ ጥያቄ ስለጠየቃችሁ በጣም አመሰግናለሁ። በምሰጣችሁ ምላሾች እና በሚጠየቁ ጥያቄዎች ላይ የተሻለ ምላሽ የተሳሳትኩትን የሚያርም ሰው በጣም ነው የምፈልገው። ባካችሁ እሱን አድርጉልኝ። እንዲሁም በጥያቄያችሁ ቀጥሉበት፣ ተሳተፉ። የመገናኛ መስመሮቻችንን እገልጻለሁ። ስልክ ደውሎ መልእክት ለመተው ለምትፈልጉ 0972 33 ነው። ይሄ የድምፅ መልእክት መቅረጫ ነው። በዋትሳፕ መላክ ለምትችሉ 0914 ነው። ፌስቡክ ተጠቃሚዎች ለሆናችሁ m dot Facebook dot com slash ክዝሽ ላይ ወይም Facebook dot com slash ግዙፍ ላይ የፌስቡክ page አችን ነው። እዛ ላይ message ማድረግ ትችላላችሁ፣ post ማድረግ ትችላላችሁ፣ ወይም በፕሮግራሞቹ link ኦች ላይ comment ማድረግ ትችላላችሁ። ኢሜል ተጠቃሚዎች ለሆናችሁ ከዚህ በፊት ኢሜል ተጠቅማችሁ ለማታውቁና ኢሜል address ላላችሁ ክዝሽ plus subscribe at Google Groups dot com ብላችሁ ብትልኩ የኢሜል አባል ትሆናላችሁ። ከዚህ በፊት ተጠቃሚ የሆናችሁ ወይም አሁን በተናገርኩት መንገድ አዲስ ተጠቃሚ የሆናችሁ መልእክቶቻችሁን ለመላክ ከዚህ ሰዓት ጉግል ግሩፕስ ዶት ኮም ብላችሁ ብትልጉ መልእክት ይደርሰናል በኢሜይል። መገናኛ መስመሮቻችን እነዚህ ናቸው። ልገልጽ እንደሞከርኩት ምናልባት ፕሮግራም የመጀመሪያውን ፕሮግራም ላልሰማችሁ ሰዎች አንደኛው ፕሮግራሙን <laughs> የመጀመሪያ ምክንያት የሆነኝ በግለሰብ ደረጃ አንድ አንድ ለእያንዳንድ ሰው መመለስ ትዕግስት ስለሌለኝ የሆነ ቶሎ መድከም ምናምን ደግሞ የኔ life style ልበለው ጊዜ ከሰው ጋር ማቻ አያደረግም በቀን እተኛለሁ ወይ ማታ በጊዜ እተኛለሁ ምናምን። ከዛ ሌሊት አስር ሰዓት እነሳለሁ። እንደዚህ ቶሎ የመድከም ነገርም አለ፣ ስራም ጋር ይጋጫል እና እያንዳንድ ሰው በግለሰብ ደረጃ ማገዝ አልችልም። ነገር ግን እንደዚህ አይነት ፕሮግራም ቢኖር ጥያቄዎችን ሰብሰብ እያረኩ በአንድ ላይ መመለስ እድል ይኖረኛል በሚል ነው እና መስመሮች ላይ የግል በግል መልስ አልሰጥም። ምክንያቱም በግል ብመልስ በግል ደግሞ ሌላ መልሶ ጥያቄ እነሳልና የቅድም ያልኩትን ችግር ከእኔ ጊዜ ጋር አልገጣጠም ስለሚለኝ ስለሚያስቸግረኝ ነው። ይቅርታ እንደምታደርጉልኝ ተስፋ አረጋለሁ። የምታውቁ ደግሞ ባካችሁ አግዙኝ። ጥያቄዎችን በመመለስ በመሳተፍ አስተያየት በመስጠት እንደዚህ አይነት ፕሮግራም ቢጀመር እንደዚህ አይነት ነገር ቢጨመር በማለት ብታግዙኝ ደስ ይለኛል። ስላዳመጣችሁ አመሰግናለሁ። የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።